ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሱጁድ አደረጉ። ከአጧለ ሱጁድ ሱጁዱን ረዘም አደረጉት። ثم رفع رأسه ከዛ ራሳቸውን አነሱ ወቃል እንዲህ አሉ እነ ጅብሪል ጅብራኢል አሉ አታኒ ጅብራኢል ብሎ መናገር ይቻላል። ጅብሪል እነ ጅብራኢል ኢል ማለት ኢል ኢል ኢል የሚለው አለ። ምን ማለት ነው? ጅብራኢል እነ ጅብራኢል ጅብሪል አታኒ መጣና ተበሸረኒ አበሰረኝ አሉ። فسجدت لله شكرا ለአላህ ስጅደ ሹክር ወረድኩኝ አሉ ነብዩ عليه الصلاة والسلام። ስጁደ ሹክር አድርገው ሲነሱ ምንድን ነበር ያ ጅብሪል መጥቶ ያበሰራቸው ነገር? ነብዩን عليه الصلاة والسلام መን ሰለ አለይከ መረተን ዋሂዳ ሰለላሁ ቢሂ አለይሃ ሰለላሁ ቢሂ አለይህ አሽራ አው ሰለላሁ ቢሂ አለይህ አሽራ በዛ ባደረገው በአንድ ሶላት ምክንያት አስር አላህ ያወርድበታል አለና ነገራቸው። አንደኛ ሁለት ማዕረግ አገኙ። አንደኛ አላህ ለሳቸው ብሎ በሳቸው ለአንድ አወረደ። አስር ከተወረደበት የነብዩ ማዕረግ ምን ያክል እንደሆነ፣ ሁለተኛ ኡማቸው አንድ በመስራት አስር ማግኘቱ አስደሰታቸው። ከዛም በላይ አለ ይህ አስደስቷቸው ስጁድ ሽክር ወረዱ ነብዩ አለይሂ ሰላቱ ወሰላም። ሰጀደ ነብዩ ሰለላሁ ዐለይሂ ወሰለም ፈአጧል ረዘም አደረጉት አስጁድ ስጁድን ረዘም አደረጉት እዛው ስጁድ ላይ ثم رفع رأسه ራሳቸውን አነሱ ወቃል እንዲህ አሉ እነ ጅብሪል ጅብሪል አታኒ መጣና አሁን ተበሸረኒ አበሰረኝ አሉ ፈሰጀድቱ ሊላህ ለአላህ ስጁድ አደረግኩ ሹክረን ውዳሴ ማመስገኔ ነው ረዋሁ አህመድ ወሳሁ አልሐኪም እነንተናም ስጁድ አድርገዋል እነ ከዕብ ብኑ ማሊክ እነ ከዕብ ብኑ ማሊክ 50 ቀን ያክል ነብዩና ሰሃቢዎች ካኮረፏቸው በኋላ እንደገና ከተቡክ ዘመቻ ስለቀሩ ማለት ነው። በሀብታየው በኋላ ወአለ ሰላተት الذين خلفوا የሚለው ተውበት አድርጌላቸዋለሁ ይቅር ብያቸዋለሁ ሶስቱን ከጂሃድ የቀሩትን የሚለው አያ ሲመጣ እንዳለ ሁሉም በጥሪ ወደ ከዕብ ብኑ ማሊክ ቤት እየተሯሯጠ ሲመጣ አቡበክር ሲድቅ ተራራ ላይ ወጥተው ቀድመው ነገሩ ለማስደሰት ማለት ነው። ይችን አያ ሲሰሙ ሶስቱ ሰዎች ቤታቸው ቀርተዋል። እያለቀሱ ነው ቤታቸው። ምን ተደረገ? ይችን ሲሰማ ሁሉም ወንድሜን ላበስረው ለቅሶ ላይ ነው ስቃይ ውስጥ ነው ያሉት ብሎ ሲሯሯጥ ከመስጊድ አቡበክር ሲድቅ እንትኑ ላይ ወጣ፣ ተራራ ላይ ወጣ ነው ከአብ ብኑ ማሊክ እንደዚህ ወህይ መጥቷል፣ አንተ ንጹህ የሚያደርግ ቀድመው አደረሱ ማለት ነው። እነዛ በፈረስ የሚሮጡት ኋላ ብዙ ነው የሚደርሱት። ዋናው ሰሃቢዎች ምን ያክል ወንድሞቻቸው ለማስደሰት የሚያደርጉት ጥረት ሱብሃንአላህ። ይሄን ሲሰማ ከአብኑ ማሊክ ሱጁድ ሹክር ወረደ። ይሄም አንድ ከይላለን ማለት ነው። ሰሃቢይ ሰጥቷል። وعن البراء بن عزيز رضي الله تعالى عنه أن النبي صلى الله عليه وسلم بعث عليا نبي عليه الصلاة والسلام علي لاكت نبي عليه الصلاة والسلام علي لاكت يس إلى اليمن وجه يمن لاكت وجه يمن لاكت أستمر بلو لاكت فذكر الحديث حديث يكفلال ከዛ ጻፈላቸው ለነብዩ አለይሂ ሰላቱ ወሰላም ፈከተበ ጻፈላቸው አልዩን አልይ ጻፈላቸው ቢኢስላሚህም የመኖች እስላምን እንደተቀበሉ የሚያስደስት ደብዳቤ ለነብዩ ላከላቸው ማን عليه فلما قرأ رسول الله صلى الله عليه وسلم نبي كانبو جزي الكتاب فيون خر ساجدا سجد ورده شكرا لله على ذلك الله إسلاما للنزي سوش بمسكته مكنات شكر لله التافي لله شكر لما مسكن سجد ورده رواه البيهقي وأصله في البخاري አስሉ ቡኻሪ ነው ማለት ነው። ዲን ላይ የተያያዘ ነገር ነው። ስጁደ ሹክር ሞር መወረድ አለበት። ከዲን ጋር የተያያዘ የሙስሊሞች ደስታ፣ ሙስሊሞች ድል ሲያገኙ፣ ከእስር ቤት ሙስሊሞች ሲለቀቁ፣ የሆነ ነገር መፍትሄ ሲመጣ የሆነ ነገር መፍትሄ ሲመጣ ስጁደ ሹክር እናደርጋለን ማለት ነው። ጥሩ ነገር ምን ለማድረግ ከወንጀሉ ስፋት ናም እስቲግፋር አለ ከወንጀሉ ከወንጀል አይ የለም ከወንጀል ለመማር ስጁድ የለም ስጁድ ስጁድ ሹክር ወይንም ስጁድ ይለዋል አንድ ስጁድ ብቻዋን ሶላት አትባልም ለሌላ ለምህረት ተብሎ ስጁድ የለም ምህረት እንዲደረግለት ያጠፋውን ጥፋት ብሎ ስጁድ የለም ركعتين ይሰግዳል ኸይር ለመስራት ማለት ነው النبي الأم بالنعمة أن فقال أن النبي ما كان النبي الأمي النبي الأمي ማንበብ መጻፍ የማይችሉት ነብይ ማለት ነው። ፈቀረአል ፈቀረአ ማለት ነብዩ ራሳቸው አነበቡ ሳይሆን ገብታችኋል እዚህ ነብዩ አለይሂ ሰላቱ ወሰላም አነበቡ ሳይሆን ለነብዩ አነበቡላቸው ነው የምትሉት ለምን ነብዩ አለይሂ ሰላቱ ወሰላም አንነብይ ልኡምይ ናቸው ማንበብ መጻፍ አይችሉም አንብበውላቸው ሰላም አለይኩም